ናቸው። አረብ ለአረብ ነው በጣም እንትን የሚሄድ የሚፈጠው ለእነዚህ ለኢትዮጵያዊ ይህን ያክል እድል እና እንደዚህ አይነት ሽፋን መስጠታቸው እስቃቱል ሐምል ጽንስን ማቁር አንደኛ ቀራር ሶስት ናቸው አይደል? ሶስቱንም እናያቸውና ይበቃል። ባስተላለፉት የጋራ መግለጫ ላይ ማየሊ የቀጣዩን አስተላልፈዋል። አንደኛ ላየጁዙ እስቃቱል ሐምል ጽንስን ማቁረድ አይቻልም። ፊ ሙክተለፊ በማንኛውም ፊ ሙክተለፊ መራሒል በማንኛውም የእድገት ደረጃ ፊሙክተለፊ መራሒል በማንኛውም የእድገት ደረጃ በሶስተኛ ወሩም በሁለተኛ ወሩም በአራተኛ ወሩም በአምስተኛ ወሩም ፊሙክተለፊ መራሒል አይቻልም። ቅድም የተሰጠው ምንድነው? ከአራተኛ ወር በኋላ ነፍስ ከተነሳበት በኋላ የዛን ጊዜ ነፍስ እንደመግደል ነው አለ። ይበቃል አይበቃም ላለው ደግሞ ፊሙክተለፊ መራሒል አይቻልም። ይበቃል ላለው ግን ነፍስ ገላለች ነው የሚባለው፣ አነስተኛ ወንጀል ሰርታለች ነው የሚባለው። ሁሉም ላይ ክልክል ማስወረድ በማንኛው ፊሙክተለፊ መራሒል በማንኛውም የእድገት ደረጃ አይቻልም። ተባባናል። ሙክተለፈል መራሂል ይባላል። የተለያየ የእድገት ደረጃ ማለት ነው። ኢላ ሊሙበሪሪን ሸርዕይን ሸሪዓ ለፈቀደው ፍቃድ ሲቀር ኢላ ሊሙበሪሪን ሸርዕይን ይህንን ሐላል የሚያደርግልንና ምክንያታዊ መሆን አለብን። በሸሪዓ ምክንያታዊ መሆን አለብን። ምክንያታዊ መሆን አለብን። ኢላ ሊሙበሪሪን ሸርዕይን ሸርዓዊ የሚያበቃልን ነገር ይዘን ሸርዓዊ ነገሩን ውርጃውን የሚያበቃ ይበቃልሃል ይበቃላታል የሚል ነገር እስካለለ ድረስ አይቻልም። ኢላ ለሙበረዲን ሸርዒ ወፊ ሁዱድን በይቀትን ጠባብ በሆነ ግድብ በሆነ ነገር ነው ደግሞ መሆን ያለበት። ሁዱድን በይቅ ግድብ ወፊ ሁዱድን በይቀትን ግድብ እጅግ ጠባብ በሆነ ደረጃ ነው ደግሞ ራሱ ለምን ነፍሱን ለማዳን ያለንን አማጣን እሷም ራሱ አማጣን መስጠት አለባት። ጽንሱ እንዲድን በቃ የሆነ ሆዴን አመመኝ ጀርባዬን ቆረጠኝ ብላ ማፈረጃ ይቻላል ማለት ነው። ተግባባናል። በቃ መግቢያ መውጣ ኡ ስትል በቃ የሆነ አአ ይሄ ነገር ላይ ህይወቷ ነው ከተባለ የዛን ጊዜ ነው ሆነ ያለበት። አይ በቃ ጎረበጠኝ፣ እኔ አልተመቸኝም፣ ምን እያቅለሸለሽ ነው ምናምን ብላ እንትን አይደለም ኢላ ሊሙበሪሪን ሸርዕይን ሐላል የሚያደርግልን የሚፈቅድልን ሸርዓዊ ምክንያት ካገኘን እንጂ ሸርዓዊ ምክንያት ሙበረረ ሸርዒ ማለት ሸርዓዊ ምክንያት ካገኘን እንጂ አይፈቀድም። እሱም ደግሞ ወፊ ሁዱድን በገደብ ነው። በይቃ ጠባብ በሆነ ገደብ ነው። ጅብደኝ እጅግ በጣም ጠባብ በሆነ ገደብ ነው። ጠባብ በጣም በቃ አጨናንቀው በቃ ማለት እኮ የቀራቸው ምንድነው? በቃ ማስወረድ አይቻልም ማለት ነው የቀራቸው ነው የሰው ህይወት ስለሆነ ያለንን ነገር ሁሉ አሟጠን መስጠት አለበት። እሷም አቅሟን ዶክተሩም አቅሙን መስጠት አለበት። ፈቃድ ለመስጠት ሁለተኛ ኢዛ ካነ አልሐምሉ ጽንሱ ከሆነ ፊጦሪል አወል በመጀመሪያው ዙር ላይ ቀውረል አወል ይባላል። የመጀመሪያው የእድገት ደረጃ ቀውረል አወል ይባላል። መጀመሪያ እድገት ደረጃ ላይ ካለ ወይ የመጀመሪያው الطور الأول የመጀመሪያው እድገት ደረጃ የሚባለው مدة الأربعين የመጀመሪያው አርባ ቀን ነው። الطور الأول ይባላል። نطفة ሆኖ ተከማችቶ ነው የሚቀመጠው። እናት ማህፀን ውስጥ ሁለቱ ማለት ነው የእሷ እንቁላልና የእሱ sperm cell ሁለቱ እየተዛፉ ይቀመጣሉ እዛ ውስጥ ማለት ነው። አንድ ላይ ተዋህዶ ይቀመጣሉ። نطفة ሆኖ ማለት ነው። ከአርባ process ካሳለፉ በኋላ እያደገ ልክ አርባኛው ሲሆን ወደ الطور الثاني ይገባል። ወደ ሁለተኛው የእድገት ደረጃ ማለት ነው። إذا كان الحمل ጽንሱ ከሆነ في الأول መጀመሪያው ዙር ላይ መጀመሪያው እድገት ደረጃ ላይ وهي مدة الأربعين አርባኛው ቀን አርባዎቹ ውስጥ ማለት ነው። وكان في إسقاطه እሱን በማስወረዱ مصلحة شرعية ሸርዓዊ ጥቅም አለው ካል أو دفع ضرر ወይ ጉዳት ያመጣል ይወገድ ካል جاز إسقاطه ማስወገድ ይቻላል። ያን ዶር እስከዚህ ድረስ ሰጥተውታል ደረጃ مصلحة شرعية ሸርዓዊ ጥቅም ይገኛል። أو دفع ضرر ወይ ጉዳት ማስወገድ ነው ካል جاز إسقاطه ማስወገዱ ይቻላል። أما إسقاطه ማስወገዱማ في هذه المدة በዚች በአርባዋ ቀን ውስጥ ሲቀውል አወል በመጀመሪያው እድገት ደረጃ ውስጥ ማስወገድማ ፈሽየተል መሸጣ ችግርን ፈርቶ ሲተርቢየተል አውላድ ልጅን ለማሳደግ እር እንዴት አሳድጋለሁ እነዚህ ሶስቱ አስቸግረዋል አራተኛ መጥቶ ብላቀምታቸው ነው ሊል ይችላል ስለዚህ ይህን ነገር አስወርዱ ሊል ይችላል አማ እስቃጡ ማስወረዱ በዚህ በአራተኛው ወሩ በአራት በአርባው ቀን በአስራ አምስት ቀን ሊሆን ይችላል። ቀረ ደኔ እኮ ቀረ ትለዋለች። ወይንም ደግሞ ደኔ ቀረ ይሄ ነገር ላፈረደው ገና አርባ ውስጥ ነው ያለችው ማለት ነው። አርባ ውስጥ ነው ያለችው الطور الأول ውስጥ ነው ያለው ማለት ነው። إذا كان أما إسقاطه ማስወረዱ ፊ ሀዚህ ልሙዳ በዚች አሁን አርባ ባልናት ውስጥ ከሽየተል መሸጣ ችግርን ፈርቶ في أولاد ልጅን በማሳደግ ዙሪያ أو خوفا ወይ ፈርቶ من العجز ማቃትን አንተ ካሊፊ መዒሸትህም የልጆችን معيشة የኑሮ ሁኔታ ሸክም ተካሊፍ ማለት ግደታ ማለት ነው። ግዳጅ መዒሸትህም የህፃናቶቹን የኑሮ ሽፋን አልችልም በሚል ወተዕሊምህም እነሱን ማስተማር አልችልም። አው ምን አጅል ሙስተቅበልህም ወይ ለወደፊቱ ጥሩ አይሆኑም። ብዙ ልጅ ከሆነ እንክብካቤ አያገኝም። ብቻ የተለያየ ነገር የሚሉታል። አሁን የሚያመጡት ምዕራባውያን የምናውቀዋለን ብዙ በተከታታይ ከወለደች ጥሩ አይማሩም፣ ቀለብ ያጥራል፣ ቤተሰቡ ፍቅር አይኖረውም፣ ይተራመሳል፣ አንዱ ይስተቃያል፣ አንዱ እንክብካቤ ያገኛል። ቀውጢ በቃ እኛን ረብሽ ውስጥ የሚከትብን ብዙ አባባል አለ። አንብቡት በቃ ካገኛችሁ። ማይስጣጡ ማስወረድ ፊሃዴል ሙዳ በዚች ጊዜ በአርባዎች ውስጥ ከሸተል መሸጣ ችግርን ፈርቶ ሲተርቢየትን አውላድ ልጅን ለማሳደግ ችግር ይመጣብኛል ብሎ የቀለም ማለት ሊሆን ይችላል። አው ኸውፈን ወይ ፈርቶ ምን ያቅተኛል ብሎ ያቅተኛል፣ ጭራሽ ያቅተኛል መሸጣ እችላለሁ፣ ላስተዳድር እችላለሁ፣ ግን በጣም በመሸቃ ሊሆን ይችላል በችግር ያንኛው ችግር በሉ በጣም ልፋት ይጠይቀኛል ብሎ ሊሆን ይችላል፣ ግን ሊያገኝ ይችላል። ይሄንኛው ጭራሽ ማጣት ነው። አው ኸውፈን ወይ ፈርቶ ምን አልዓጅዝ ይሳነኛል ብሎ አንተ ካሊሲ ግዴታቸውን መወጣት መዒሸትህም የኑሯቸውን የመኖሪያ ግዴታቸውን ወተዕሊልህም እነሱንም ለማስተማር አው ምን አጅሊ ሙስተቅበልህም ወይ ለወደፊት ህይወታቸው አደጋ ይወድቅብኛል ካል أو اكتفاء ወይ መብቃቃት بما لدى بما لدى الزوجين ባለው من الأولاد ልጆች بما لدى ባሉት لدى ዘንድ ማለት ነው። አዘውጀይ ባልና ሚስት ዘንድ ባሉት من الأولاد ልጆች መብቃቃት አራት አለኝ አይደል? በቃ ይበቃኛል፣ ከዚህ በኋላ አያስፈልገኝም ማለትን ይመስል በቃ ብዙ ምክንያት ተቆጥሯል። አንደኛ መሸቃ ተርቤት ለአውላድ ልጅን ለማሳደግ በጣም ችግር ይደርስብኛል፣ ወይም ደግሞ ከውፈን ሚነል አጅዝ ሙሉ በሙሉ ያቅተኝና ለማኝ ይሆንብኛል ይላል። ሚነል አጅዝ ይሳነኛል። አንተ ታሊሲ ምንድነው ተቃሊሰ ነው? ግዳጅ ማለት ነው። ግዳጅ ልብሳቸውን መስል ጉርሳቸውን የተለያየ መኝታ ቤት ነው። አንተ ታሊሲ መዒሸትህም የኑሮ ጣጣቸውን وتعليمهم የማስተማሪያ ጣጣቸውን أو من أجل مستقبلهم ወይ ለወደፊት ሳይኮሎጂካል ይጎድብኛል ቁጥራቸው ከበዛ የቤተሰብ ሙሉ እንክብካቤ ያገኙምና مستقبل ለወደፊት ሲንሰራቸው ይበላሽብኝ أو اكتفاء ወይ በመብቃቃት ምክንያት ይበቃናል። ቢማለደ ዘውቴን ባልና ሚስት ዘንድ ባለ من الأولاد ከአሁን በፊት የተወለዱ ሲበቁናል ብሎ ይመጣል። በዚህ መልኩ ማስወገድ فغير جائز አይበቃም። በቃ ሰው ደግሞ የሚያደርገው ይሄው ነው፣ ሌላ የለም። ይሄው ራሱ ተዘጋ ያለው ልጅ የሚያስወርደው ለምንድን ነው? እኔ በወደው አስቲ ችግር ይመጣብኛል። ደፋ አበረር ግን እሺ፣ ለማንኛውም ገብታችኋል። ይሄ የቀራ ነው ገብታችኋል። ሶስተኛ ሶስተኛ የሰጡት የጋራ መግለጫ ላይ ብዙ አይበቃም። እስካቱል ሐምድ ጽንስን ማስወረድ እዛ ካነ ከሆነ አለቀተን አለቃ ከሆነ ስንተኛው ስቴፕ ውስጥ ገባ ማለት ነው እ እዚህ ይበቃል። ቀጣይነት ስላለ ይበቃል። ሰላም